والله أعلم بأعدائكم እናንተ የጠላቶቻችሁን ምስጢር በፍጹም አታውቁም። አላህ ግን ያውቃል። ስለሚያውቅ ባህሪያቸውን ይነግራችኋል፣ ያስተምራችኋል ይላል። وكفى بالله وليا وكفى بالله نصيرا። ሰው ኢማንን ይዘው original የሆነ ተቅዋን ይዘው በአላህ የተከለለ ጥሩ ወዳጅ ይሆንለታል። ጥሩ እገዛም ከአላህ ያገኛል። እገዛው በቂ፣ ወዳጅነቱ በቂ የሆነ ጌታ አላህ ነው። ምን አለዚነ ሃዱ ዩሐሪፉነ አልከሊም ያ ሙሐመድ መዲና ላይ የሚገኙ የሁዳዎች ሌላም ባህሪ አላቸው። ይሄ ብቻም አይደለም። ተውራት ውስጥ ያለውን የዲነል እስላምን ሐቅና ትክክለኛነት የአንተ ነብይነትን የሚገልጽ የሆነውን ተውራት ላይ የተገለጹ አንዳንድ ንግግሮችን፣ አያ አንቀጾችን ያዛባሉ፣ ያንሻፍፋሉ አለ። እማ ከተቀመጠው ይዘት ይቀይራሉ፣ ይለውጣሉ። ወየቁሉነ ሰሚዕና ወአሰይና ሙሐመድ አንተ ወደ ሐቅ ወደ አኼራ ወደ ትክክለኛነት ዳዕዋ ስታደርግና ስታዝ ምን እንደሚሉ ታውቃለህ? ሰሚና ወአሰይና ንግግርህን ሰምተናል፣ ትእዛዝህን ግን አንቀበልም፣ ጥሰነዋል የሚሉ እኮ ናቸው ይላል አላሁ ስብሓነ ወተዓላ። ወስማዕ ገይረ ሙስሊም ምን ይሉሃል? ወስማ እኛም የምናገረውን እኮ ያ ሙሐመድ አንዳንዴ ስማን ገይረ ሙስማ በእጃ ዙር አዛብተው አትስማ መስሚያ ይኑርህ የሚል አይነት ስሜት ይዘው ነው የሚሉት አንተን እየሰደቡ የተለሳለሰ ንግግር እንደሚናገር ሰው ነው። ያ ብቻም አይደለም ይላሉ፣ ወራኢና ተረዳን እንጂ እኛ የምልን የምንለውንም እወቅልን ይሉሃል። ሌላም ትርጉም አለው በዚህ አባባላቸው ሚን ረዑና ነው ዶንቆሮ ብሎ እንደ መስደብም ነው። ለያም ቢአልሲነትህም ወጣዕናን ፊዲን ስታየው ምስጢሩ የሁዳዎች የተለሳለሰ ንግግር የመሰለ ነገር የመሰለ ነገር አዛብተውና አንሻፈው በምላሳቸው ይናገራሉ። እውነታው ግን ወጣዕናን ፊዲን ዲነል እስላምን ማየብ መስደብ ነው አላማቸው አለ አላህ ወተዓላ። ወለው አነሁም እነሱ ትክክለኛ ቢሆኑ ቃሉ ሰሚዕና ወአጣዕና የምትናገረውን ነገር ሰምተናል፣ ትእዛዝህን ተቀብለናል ቢሉ አው ትክክለኛ ናቸው። ወስማ ዋንዱርና እኛም የምናገረውን ስማን፣ አንተ የተናገርከውን ደግሞ እስቲ አብላልተን አይተን ተረተን እስክንመለስ ጠብቀን ትንሽ ቢሉ ትክክለኛና ቀጥ ያለ ንግግር አድርጎ ቢናገሩ ለካነ ኸይረን ለሁም ወአቅዋም መልካም ሊሆንላቸው የሚችልና ትክክለኛ ሊሆንላቸው የሚችል ባህሪ ይሄ ነበር አለ አላሁ ስብሓነ ተዓላ። ወላኪን ትልቁ ምስጢር ነው ያለው። ይሁዳዎች ይህን ባህሪ ሊላበሱ ያስቻላቸው ለአነሁም ላሁ ቢኩፍሪ በእንደዚህ አይነት አፈንጋጭነትና ሐቅን እያወቁ ወደ ኩፍር ከማዘንበላቸው የተነሳ አላህ እርግማኔውን አውርዶባቸዋል። ፈላ ዩእሚኑና ኢላ ቀሊላ ከውስጣቸው በጣም ጥቂቶች ካሉን በስተቀር ኢማንን የሚይዙ የሉም ይላል አላሁ ስብሓነ ወተዓላ። ያ አዩሃ አለዚነ ኡቱል ኪታብ የሁዳዎችን መዲና ላይ የሚገኙትን የሁዳዎች ከመካ ወደ መዲና ነቢዩ ስደት ሂጅራ በሚሄዱ ጊዜ በጥገኝነት መጥቶ መዲና ላይ ይኖራሉ ብለን ያልናቸው በኑ ቀይኑቃ፣ በኑ ነዲር ሌሎችም ሌሎችም የይሁዳ የልጅ ልጅ የሆኑትን በዘር ሐረግ ይሁዳ የሆኑትን እያጣቀሰ ይናገራል አላህ ሱብሓነሁ ወተዓላ። እናንተ ኪታብ ተሰጥቷችሁ የነበራችሁ ሰዎች አሚኑ ቢማ ነዘልና ሙሐመድ ላይ ያወረድነውን ቁርአን ትክክለኛነቱን በእጃችሁ ያለ ተውራት ስለነገራችሁ እመኑ፣ ተቀበሉ አንቀበልም ስትሉ ለአላህ በጣም ቀላል ነው። የሚከብደው ነገር የለም። ማመን ያለባችሁ ሚን ቀብል አነጥሚሰ ፊታችሁን ካለበት ይዘት ቀይረነው ፊትን ግንባር ሳናደርገዋል አላህ ሱብሓነሁ ወተዓላ ፈነሩድሃ አላ አድባሪሃ አምስቱንም የስሜት ህዋሳት ወደ ጀርባህ እንዲዞር እናደርገዋለን አለ አላህ ሱብሓነሁ ወተዓላ ይኸው እንዲህ የነበረው ውበት ፊት፣ አፍንጫ፣ አይን፣ አፍ ወደ ኋላ ሲዞር ወደ ጀርባ ማጅራት ወደ ሆድህና ወደ ፊት ለፊት ሲመጣ ይኸው እናደርገዋለን ከፈለግን ይህንን አለ። አው ወይም ነልአነሁም ከማ ለአና አስሐበ ሰብት ያውቃሉ እኮ ይሁዳዎች በእነሱ ውስጥ በበኒ እስራኤሎች ውስጥ በዘር ሀረግ እንደነሱ የሁዳ የነበሩ ከነሱ በፊት በነበረው ትውልድ ላይ የኢባዳ ቀን አንድ በሳምንት ምረጡ ብለን ስንል ቅዳሜን በረገዛ እጃቸው የሳምንት የኢባዳ ቀን ብሎ መርጠው በዛ ኢባዳ ላይ ሳይቆሙ ቀርተው አሳ ማጥመድ ስራቸው የነበረ ሰዎች ናቸው። በአሳ ማጥመድ ገብተው ተመስጠው ኢባዳውን ትተው ትእዛዛቸውን አላህ አዛቸውን ትእዛዝ ትተው በሆኑ ጊዜ አሳሀበ ሰብት ይባላሉ። እነዚህ የቅዳሜዋ እለት ባለቤት ይሆኑ እነሱ ላይ ያደረግነውን እርግማንም እኮ ማድረግ እንችላለን አለ። እነሱም ምን አድርጓቸዋል? አላሁ ስብሓነሁ ወተዓላ መስኮ ተፈጥሯቸውን ቀይሮ ቂረዳ خنازير አድርጓቸዋል ዝንጀሮን ነከርኮሮ አድርጎ ቀይሯቸዋል እንዲህ ማድረግ እኮ በእጃችን ያለው ቀላል እኮ ነው አለ ወካነ አምሩላሂ መፍዑላ ለማድረግ የአላህ ትእዛዛቶች ይደነገጋል ቀላል ነው አፈጻጸሙ አለ አላሁ ስብሓን ተዓላ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء يا الله سبحانه وتعالى باري ባህሪው የሰው ልጆች ከሚሰሩት አይነት ወንጀል፣ ጥፋት፣ ስህተት ሁሉ ማርታን ሊያገኝና ሊያስገኝ የማይችለው በፍጹም አላህ የማይምረው ሽርክም ብቻ ነው አለ። ወየግፍሩ ማርታን ይሰጣል አላህ ይምራል፣ مغفرة ያደርጋል። ማዱነ ዛሊከ ሊመን ይሻ ከሽርክ ወዲያ የሆነውን አንዳንድ ወንጀሎችን ያልፋል፣ ይተዋል አላህ سبحانه وتعالى። ወመን ዩሽክ ቢላህ በአላህ ላይ የሚያሻርክና የሚያጋራ ሰው ግን فقد افترى إثما عظيما ትልቅ ከባድ ፈጠራ በሆነ ወንጀል ውስጥ ገብቷልና ይቀጣል ከባድ ቅጣት ማለት ነው። አለም ተረ ኢለ ለዚነ ዩዘኩነ አንፉሰሁም ያ ሙሐመድ አያሃቸው አንተው ጋር እዛው የይሁዳ የልጅ ልጅ የሆኑ መዲና ላይ የሚኖሩ ሐቅ አለመቀበላቸው ትክክለኛ የሆነውን ዲን አለመቀበላቸው ሳያንሳቸው ራሳቸውን ያጠራሉ አለ አላህ ሱብሓነሁ ወተዓላ። ይዘኩነ አንፉሰው ያጠራሉ ራሳቸውን ሲፈልጉ ነህኑ አብናኡላሂ ወአሂባሁ ይላሉ። እኛ የይሁዳ ዝርያዎች ሁሉ በአጠቃላይ በዘር ማንዘራችን የአላህ ልጆች ነን፣ አላህም የወደነን፣ አላህም ያፈቅረነን እያሉ ሁሉ ያጠራሉ፣ ራሳቸውን ያጸዳሉ አለ። ጉዳዩ ግን አለ አላሁ ስብሓነሁ ወተዓላ በልላሁ ይዘኪ ምን ይሻ። አዎ ትክክለኛ ነህ፣ ትክክለኛ አይደለም፣ የጸዳህ ነህ እያለ የሚያጠራውና የሚያጸዳው አላህ ብቻ እንጂ ሰው ራሱን አጥርቶ ራሱን አጽድቶ ማንም አይችልም ይላል አላሁ ስብሓነሁ ወተዓላ። ወላ ዩዝለሙነ ፈቲላ ቅያማ ለታ የሰው ልጅ የሰራትን አይነት ወንጀል ትንሽዬዋንም ቢሆን የሚበደሉና የሚዞለሙ ነገር የለም፣ እንደየስራቸው ይከፈልላቸዋል። እንዙር ከይፈ የፍተሩነ አለላህ ልከዚብ ያ ሙሐመድ አላህ ለሚያጋሩ ሰዎችና ወንጀል ለሚዘፈቁ ሰዎች በአላህ ላይ ያመጡትን የፈጠራ ውሸት ይኸው እስቲ ተመልከተው ይላል አላሁ ስብሓነ ተዓላ። ወከፋ ቢሂ ኢስማ ሙቢና በአላህ ላይ ፈጠራ ወንጀልን ልክ አሁን የሁዳዎች እንዳሉ አይነት ከማምጣት የከፋና የጎላ ምንም ወንጀል የለምና ይላል አላሁ ስብሓነ ወተዓላ። አለም ተረ ኢለ ለዚነ ኡቱ ነሲበን ሚነል ኪታብ ዩእሚኑነ ቢልጅብቲ ወጣሁት እነዚሁ የሁዳዎች ሀቅን እንዲያውቁ ኪታብ ተሰጥተዋቸው ሚን ኩቱብ ሰማዊያ ሐቅን የሚያውቁበት ተውራት፣ እንጂል ተሰጥቷቸው በዱንያ ላይ እያሉ ዩእሚኑነ ቢልጅብቲ ወጣሁት በተለያየ እምነት አለአስፈላጊ እምነት ላይ በስህር በሸይጣን በእነዚህ አይነት እምነቶች የተዘፈቁ ናቸው አለ አላሁ ስብሓነሁ ወተዓላ። ወየቁሉን ሊለዚነ ከፈሩ ሃኡላኢ አህዳ ምን አለዚነ አመኑ ሰቢላ። ልክ እንደ ራሳቸው ሐቅንና ቁርአንን ትክክለኛነቱን ነቢዩን አምኖ ያልተከተሉ የሆኑትን እንደ ቁረሽ አይነቶችን ሲያገኙ ትክክለኛ እኮ ብሎ ማለት ሙሐመድና ሰሃባዎቹ ሳይሆኑ እናንተ ናቸው የተስተካከላችሁት ብለው የሚሉ እኮ ናቸው አለ አላሁ ስብሓነ ወተዓላ።